قُلْ إِنَّ العالمين الصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وشفيعنا نبينا محمد وعلى آله وصحبه وسلم إرادة الإنسان بعمله الدنيا إرادة الإنسان የሰው مفلق መፈለጉ ቢዓመሊሂ በተግባሩ በስራው አዱንያ የቅርቢቷን ዓለም መፈለጉ ሁለተኛው አሽርኩ ፊ ኒያት ወልመቃሲድ ከሚለው ውስጥ የሚካተት ነው። ወይም ደግሞ ማ ዩሰማ ቢሽርክ አልኸፊይ ድብቁ ሽርክ ከሚለው ውስጥ የሚካተት ነው። ኢራደቱል ኢንሳን የሰው ልጅ መፈለጉ ቢዓመሊሂ በተግባሩ በስራው አዱንያ የቅርቢቷን ዓለም መፈለጉ ነው ሚን አንዋዕ ሽርክ ከሽርክ አይነቶች ውስጥ የሚመደብ ነው። ፊንየቲ በንያ ወልቀስድ እንዲሁም በቀስድ በግብ በዓላማ ማለት قد حذر الله منه الله سبحانه وتعالى استنقق والكزي في كتابه وتكبره كتابه وحذر منه رسوله ملك يوم استنقق في سنته بحديثات النبي عليه الصلاة والسلام استنقق له وهو السوء أيريد الإنسان يسورج مفلقون بالعمل بتكبر بسرة الذي يبتغى به وجه الله يا الله سبحانه وتعالى فيت የሚፈለግበትን ግልጽ ነው። የአላህ ፊት የሚፈለግበትን ነገር የሰው ልጅ መፈለጉ ነው። መጥመዐን ሚን መጣሚዕ ዱንያ ከዱንያ ክጃሎቾች ውስጥ አንዱን ክጃሎት ከዱንያ ክጃሎቶች ውስጥ የሆነን ክጃሎት መፈለጉ ነው። ሙገሳ ሊሆን ይችላል፣ ስልጣን ሊሆን ይችላል፣ የተለያዩ ወሃዳ ሽርኩን ይህ ሽርክ ነው ينافي كمال التوحيد يا توحيد ملوء الناس المتقرب ويحبط العمل سران من يعبر قال الله تبارك وتعالى يتكدس الله سبحانه وتعالى بلوية من كان يريد الحياة الدنيا وزينتها دنيا قال من كان يريد الحياة الدنيا يزيد شكر بيطوان عالمه وتنفلق ወዚነታ እንዲሁም ጌጧን ውበቷን የፈለገ ንወፍ ኢለይ ወደ እነሱ ሞላላቸዋለን ይላል። አዕማለሁም ስራቸውን ፊሃ በውስጧ አዕማለሁም ስራቸውን ፊሃ በውስጧ ወሁም እነሱ ፊሃ በሷ ውስጥ በዱንያ ሐያት ውስጥ ላ አይጎደሉም፣ አይጎልባቸውም ምንም። የፈለጉት ዱንያ ነው፣ ዱንያውን እንሰጣለን። ግን ፍላጎታቸው ዱንያ ነው፣ ዱንያ ሰጠናቸው። ግን ኡላኢከ እነርሱ አለዚነ ለይሰ ለሁም ፊል አኺራ ኢለና እነዚያ ናቸው በመጪው ዓለም በአኺራ ምንም የሌላቸው ኢለና ምን እንጂ እሳት እንጂ ወሐቢጠ ማ ሰነዑ የተገበሩት የሰሩትም ተግባር ስራ ተበላሸ ወባጢሉም ማ ካኑ ያዕመሉን ወባጢሉም ከንቱም ነው ማ ካኑ ያዕመሉን ይሰሩት የነበረው ተግባራቸው ከንቱ ነው ومعنى الآيات آيتين የሁለቱ አንቀጻቶች ጽንሰ ሐሳብ ትርጉም አልከሪመተይኒ ሁለቱ የተከበሩት የቁርአን አንቀጾች أن الله سبحانه ጥራት ይገባውና አላህ ስብሓነ ወተዓላ ይኽብር ይናገራል أن من قصد بعمله በተግባሩ ያሰበ ያለመ الحصول على مطالع على على مطامع الدنيا የዱንያን ክጃሎትን ላይ መድረስ ፈቀጥ ብቻ ከሆነ የዱንያን ፍላጎት ክጃሎት ጥቅሞች ብቻ ከሆነ ፈኢነላህ አላህ እኮ ይወፊሩ ለሁ ሰዋበ አመሊ ፈኢነ አላህ ይወፊሩ ያሟላለታል ለሁ ሰዋበ አመሊሂ የስራውን ምንዳ ዱንያ በቅርቢቱ ዓለም ብሲሐቲ ምሳሌ ምን ይሰጠዋል እ ጤናን ይሰጠዋል። በቃ ዱንያን አይደል የፈለገው። وسرور ደስተኝነትንም ይሰጠዋል። وبالمال بالمال በገንዘብ والأهل በቤተሰብ ዋውን ብታጠፏት ጥሩ ነው። والسرور بالمال ነው መሆን ያለበት። وبالمال አይባልም። አጥፉት ቢልማሊ በገንዘብ ወላህል በቤተሰብ ወልወለድ በልጆችም በነዚህ ማለት ነው። ወሃዳ ይህ ደግሞ ሙቀየዱን ቢልመሺአ በፍላጎት ላይ ምን ያለ ነው? የተገደበ የተንተራሰ ነው። ፍላጎት ነው ይሰጣል። ፍላጎት አሰራም ከሆነ ይሰጣል። ስጥ ነው። አዎ ከባድ ነው። የክሪቢቷን ህይወት ፈልጎ መጪውን ዓለም ዘላለማዊ የሆነውን ህይወት ምን ማለት ማጣት ከማ ቃለ እንዳለው አላህ ፊ ቀውሊህ ተዓላ አላህን ስብሓነ ወተዓላ ንግግር እንደገለጸልን ነገር ፊላየቲ ኡኽራ በሌላ አንቀጽ ላይ አጀልና ለሁ ለእሱ እናቸዋኩልለታለን ፊሃ በእሷ በቅርቢቷ ዓለም ማነሻ የፈለግ ነው ሊመን ኑሪድ ለፈለግነው ሰው ለፈለገም ደግሞ ላይሰጠውም ይችላል አይደል ግን ለፈለግነው በቃ ሲሉ ዱንያ ያግኝ ብለን ለፈለግነው ደግሞ እንሰጠዋለን ማነሻ የፈለግነውን እንሰጠዋለን ወሃኡላኢ እነርሱ እነዚህ አይነት ሰዎች የቅድሚቷን ዓለም ብቻ ፈልጉ እያንዳንዱ እንቅስቃሴ ማስቀራቱንም ይሁን ሰውን መምከርም ይሁን የተለያየ ነው። ማሰገዱንም ኢማሙነቱን፣ ሙአዚኑነቱን የቅርቢቱን አለ ብቻ ፈልገው ከሆነ ወሃኡላ ለይሰ ለሁም ፊል አኺረት ኢለና በአኺራ የላቸውም እሳት እንጂ ሊአነሁም ለም ያዕመሉ ምክንያቱም አልሰሩም ማ ዩኸልሱ ሚንሃ ከሷ የሚያጸዳቸው የሚያወጣቸው ወካነ አዕመሉሁም ፊል አኺረቲ ባጢላ ለመጪው ዓለም ያላቸው ስራቸው ከንቱ ነው። ላ ተዋበ ለሁ ለሱም እንዳለው ሊያነሁም ለም ውሃ ምክንያቱም አኼራን ምን አላሏትም አልፈለጓትም። ቃለ ቀታዳ ቀታዳ ብሎ ይላል የቁሉ ተዓላ አላህ ስብሓነ ወተዓላ ብሎ ይላል መን መን ካነት ዱንያ ሀሙህ ዱንያ ጭንቀቱ የሆነ ወጢልበተሁ ፍላጎቱም የሆነ ወንየተሁ ዓላማው ሀሳቡ ግቡ የሆነ ጃዛሁ ላሁ ቢሐሰናቲሂ ፊ ዱንያ ጃዛሁ ላህ አላህ ይመነዷል ቢሐሰናቲሂ በሰራው መልካም ስራ ተግባር ፊ ዱንያ በቅርቢቱ ዓለም ይመነዷል ثم يفدي إلى الآخرة ከዛም ይሄዳል ሰውየው ይገሰግሳል ኢለ الآخرة ወደ መጪው ዓለም يسجسال ودم ما يكربه وليس له عسنة يؤطى كذا لا نشعو على من مستطو من دا ينورو بها بسوى جزاء من دا تبرو وأما المؤمن يا أما أمين فيجازى إما ندال بحسناته بسرم الكمسرى في الدنيا بكربيتو على من مستطو ويثاب عليها في الآخرة باخرا من دال هلتنم ما قريا قينيا يا ترى ፈለኑሕይነሁም ሐያተን ጠይበህ መልካም የሆነ ህይወትን በዱንያ ይኖራል። በአኺራም ደግሞ ይሞናደላል ገና። እነዚህ ግን በዱንያ ብቻ يا የአኺራው የኋላ ሽታ يونان قال الشيخ محمد بن عبد الوهاب شيخ محمد بن عبد الوهاب بلال رحمه الله ذكر عن السلف كتلف وشتوستوال توقتوال في معنى الآية የቁርአን አንቀጹን ትርጓሜ በተመለከተ አንዋዕ ብዙ አይነቶች ናቸው ትርጓሜዎች። ይህንን የቁርአን አንቀጽ በተመለከተ ሚማ የፈዐሉሁ ናሱ ልየውም ዛሬ ላይ ሰዎች የሚተገብሩት ወላ ያዕሪፉነ ማዕናሁ ግን የሚተገብሩትን ተግባር ማዕናውንም ማያውቁትም ጽንሰ ሀሳቡንም ማያውቁትም የቁርአን አንቀጹንም አይረዱት ስራውንም የቁርአን አንቀጹን ምንድን ነው ቆይ እኛን ይመለከታል የሚለውን ነገር የሚረዱት ነገር የለም። ሚን ዛሊከ ከዚህ ውስጥ አልአመል ሷሊህ መልካምን ስራ መስራት ነው። አለዚ የፈዕሉሁ ከሲሩ ሚን ናስ ዛሬ ሰዎች አብዛኛዎቹ የተገብሩት ኢብቲጋአ ወጅህላህ የአላህን ፊት ፈልጎ ሚን ሰደቀቲን ሰደቃ መስጠት ወሰላቲን ስግደትን ወሲለቲን ዝምድናን መቀጠል አሽታኒን ልናሲ ወደ ሰው ልጆች መልካምን መዋል ወተርኩ ظልሚ በደልን መተው ወነህወ ዛሊክ ይህንን የመሳሰሉትን ሚማ የፈዓልሁ ልኢንሳን የሰው ልጆች የሚተገብሩት አው የትሩኩ ወይም ይተዉት ኻሊሰን ልላህ ለአላህ ስራቸውን ከማድራት አንጻር ላኪነሁ ነገር ግን ላ ዩሪዱ ሰዋበሁ ምንዳውን አይፈልጉም ለአኺራ ከአኺራ ምንዳውን አይፈልጉም ይህንን ነገር በማድረጋቸው ግልጽ ነው። እነዚህ ነገሮች ግን የአላህን ፊት የሚፈለግባቸው ተግባራቶች ናቸው አይደል? ግን እነሱ አኺራን አይፈልጉበትም። ኢነማ ዩሪዱ እነሆ እነሱ የሚፈልጉት አዩጃ አዩጃዚየሁ አላሁ አላህ ይመነዳው ዘንድ ነው የሚፈልገው ቢሕፍظ ማሊህ ገንዘቡን ይጠብቅለት ዘንድ በቃ ሰደቃ በመስጠቴ ገንዘብ ይጠበቅልኛል ወተንሚየትይ ገንዘቤን ያሳድጋል ዘካ ተብሏል። ገንዘቡ ይበለጽግለት ዘንድ አው ሒፍዚ አህሊሂ ወይ የቤተሰቦቹ መጠበቅን በቃ እኔ እንደዛ በማድረጌ ቤተሰቦቼን አላህ ይጠብቅልኛል። ወዒያሊሂ ቤተሰቡን ቅርብ ዘመዱን አው ኢዳነት ኒዕማ ወይም የጸጋም መዘውተርን አለይ በሱ ላይ በቃ አላህን እንደው ከሰገድኩኝ አይ በቃ ምን ያደርግልኛል ይላል ይጠብቀኛል፣ በቃ ዱንያን ያንበሻብሽኛል፣ በቃ ግልጽ ነው አለ። ይህንን ፈልጎ ነው የሚሰራው። በቃ እሱ የአኺራ ምንዳማ የሚባል የለም። ወላ ሂመተ ለሁ ለሱ ጭንቀት የለውም። ፊ ጠለብል ጀና ጀነትን በመፈለግ ወልሐረቢ ሚን ናሪ ከእሳት ምን ማለትም መሸሽ መዳንን የለውም ፍላጎት ፈሃዳ ዩዕጣ ይህ እኮ ይሰጠዋል። ሰዋበ ዐመሊሂ የስራው የተግባሩ እንዳ ይሰጠዋል። ምንድን ነው የሚሰጠው? ምንድን ነው የሚሰጠው? አዛ ዩዕጣ ሰዋበ ዐመሊ ፊ ዱንያ ቤት በቅርቢቱ አለም ይሰጠዋል። ወለይሰ ለሁ ፊል አኺራ ነሲብ በመጪው ዓለም ግን በአኼራ ግን ምንም ድርሻ የለው وهذا النوع ይህ እኮ አይነት ذكره ابن عباس ابن عباس በዚህ አይነት መልኩ አውስቷል النوع الثاني ሁለተኛው አይነት وهو እሱ أكبر በጣም ከበድ ያለ ምን ላወል ከመጀመሪያ واخوف ደግሞ በጣም ያስፈራ በጣም ያስፈራ ነው ከባድ وهو الذي ذكره مجاهد እሱ ደግሞ ሙጃሂድ ያወጋውን ያወሳውን في الآية በአንቀጹ ዙሪያ ላይ أنها أنزلت فيه በሱ ላይ ወርዳለች አሉ ማን ላይ ማን ላይ وهو أن يعمل أعمالا صالحة መልካምን ስራ ይሰራል صالحة ወንየቱሁ የእሱ ንያ ጥሩን ስራ ሲሰራ ይህ እንኳን ከላይ እንኳን ገንዘቡ እንዲያበለጽግለት እንዲጠብቀው የዱንያ ጥቅም ነው የፈለገው ለሌላ ሰው ሳይሆን የራሱ ነው ማለት ነው። ዱንያ ዱንያ በቃ እንደ ጤና እንዲሰጠኝ ነው የምሰግደው ምናምን ነገር ነው። ይሄ ግን ምን የሚፈልገው ሪያ እናቲ የሰውን እይታ ላቀለበ ሰዋብ ለአኺራ የአኺራ ምን ላይ ፈልግ ይሄን ከብ ይሄ ደግሞ ከባድ ነው። ከዛኛው አንነው እሳር የሶስተኛው ደግሞ ጫን እያለ ነው የሚመጣው አያዕመለ አዕማለን ስራን ይሰራል ሳሊሐን ጥሩ የሆነ ወየቅሲዱ ቢሃ ማለን ምን ፈልጎ ነው ገንዘብ ፈልጎ ነው ሚስለ አየሁጃ ሐጅን ማድረግን ይመስል ሊማሊ ያእኹዱ ለሱ የሚወስደው ወይም የሚያገኘው ገንዘብ ከመኖር አለ አዎ ወይ ላሊላ ለአላህ ብሎ አይደለም ገንዘብ ይሰጣል ወይም ያገኛል ስለተባለ አው ይሃጅረ ለዱንያ ወይም ለዱንያ ብሎ ይሰደዳል ዩሲቡሃ ምን ይላል ሊያገኛል አው ኢምራአቲን ወይ ለሴት ብሎ የተዘወጁሃ ምን ይላል ሊያገባት ያገኘዋል እያውሱ ስለሆነ ሰው ገጽረዋለ ለአላህ ስብሐነ ወተዓላ መንገድ ብሎ ስደትን ይነሳል ውርውር ይላል እሱ ለዱንያ ጥቅም ወይም ለሴት ወይ ደግሞ ለዱንያ ብሎ እግሩን ያነሳል አው ዩጃሂዳ ወይም ትግል ያደርጋል ሊዐድል መን ሊዐድል መግነም የምርኮን ገንዘብ ለማግኘት ብሎ ፈቀድ ذكر هذا النوع ይህ አይነቱ አይነት ተወስቷል አይደል في تفسير الآية አንቀጹን ትርጓሜ በተመለከተ وكما يتعلم الرجل عند ሰው ይማራል لأجل مدارسة أهله أو መክሰቢ ሊአጅሊ ሙዳረሰቲ አህሊ ልጆቹ ይማሩ ዘንድ አው መክሰቢህም ወይም ለነሱ ይከስብ ዘንድ አው ሪአሰቲህም ወይም ምናቸውን ፈልጎ ምን ይሰጣል? ሪያሳ ሪያሳ ማለት መሪነት ስልጣን ይሰጣሉ ብለዋል። እሺ አው የተዓለሙ ወይም የተዓለሙል ቁርአን ቁርአንን ይማራል አው ይዋዚቡ ወይ ይቀጥላል አለ በሰላት ላይ ይቀጥላል ሊአጅሊ ወዚፈቲል መስጂድ በመስጂዱ ውስጥ ተቀጣሪ ወዚፋ ማለት የስራ ድርሻ እንዲያገኝ በቃ እዛው ኮሌ ሲያይ ይሄ እንደ መስጂድ እርግብ ነው ብለው ምን ይሰጥ ኢማምነት ወይ ዘበኝነት ወይ የመሳሰለ ነገር ይሰጠኛል ይለዋል ከማ ዋቂዑን ይህ እንደተከሰተ ሁላ ማለት ነው ዋቂዑን ከሲራን አብዛኛው ጊዜ ይሄ እንደሚከሰተው ማለት ሰዎች የዱንያን ነገር ፈልገው እንዲያደርጋሉ ነው الرابع አራተኛው ተግባር አያዕመለ ቢጣዓቲላህ አላህን ስብሓነ ወተዓላ መታዘዝን ይተገብራሉ ሙኽሊሰን ፊ ዛሊክ ለዚህ ጥርት አድርገው ነው ሊላህ ለአላህ ወሕደሁ ለሱ ብቻ ላሸሪከ ለው ለሱ ምንም አጋር ሲያደርጉ ላኪነሁ ነገር ግን አላ አመሊ ይህንን ስራቸውን ጥርት አድርገው ኢኽላስ ያለው የሚሰሩት አላ አመሊ ዩከፊሩ በሚያከፍረው ተግባር ላይ ሆኖ ነው የሚሰራው። ከጭቃው ሲያወጣ ነው ስራውን የሚሰራው፣ ድያውን አስተካክሎ የሚሰራው። ግልጽ ነው። ከዛ አልወጣም። ኩፍር ላይ ሆኖ ነው የሚሰራው። ኩፍር ዩኽሪጁ አን ልእስላም ከእስልምና የሚያስወጣ ሚድሉል ሚትል አልየሁድ የሁዶችን ይመስል አሁን የሁዶች ስራቸውን ጥርት አድርገው የሚሰሩበት አጋጣሚ አለ። ከአላህ እናገኛለን እያለቀሱ ነሳራዎች ስታላየም እንዴ ደግሞ በዛ ላይ እነሱ የሚሰራው ቸርቻቸው ምን ላይ ነው? ብዙ ጊዜ ጋራ ላይ እኮ ለምን በለታ እጅራችን እንዲጨምርና ወንጀላችን ሊረግፍ ብሎ ነው ይላል። ስለ ኢባዳ ሲፈጽሙ ያረክታሉ አይደል ስራቸውን ጥርት አድርገው ነው የሚሰሩት። ግን ኩፍር ሊሆነው ነው አይደል? ሚስሉል የሁድ ወነሳራ ኢዛ አበዱላ አላህን ከተገዙ አው ተሰደቁ ወይም ሰደቃን ቢሰጡ አው ሳሙ ወይም ቢጾም ኢብቲጋአ ወጅህላህ የአላህን ፊት ፍለጋ ዳሩ ለአኺራ መጪውን አለን አኺራን ፈልገው ምንም ትርጉም የለው ወሚስሉ የዚያን ፈያ ከቲሩን አብዛኞቹ አሉ ሚን ሀዲህ ልኡማ ከዚህ ኡማም ከሙስሊሙ አለዚነ እነዚያ ናቸው ፊህም ኩፍሩ እነሱ ውስጥ ክህደት አለባችሁ አው ሽርክን ወይ ሽርክ አለ በቃ ለተለያዩ ሳሌዎች መዋደቅ ዩኽሪጁ ሚን አልእስላም ከእስልምና ያወጣቸዋል ቢልኩይ ልያ ቀጥታ በተለይ ሱፊዮች እንዲያለቀሱ እኮ ነው ስራቸውን አስረዱ ለሌላ የሚሉት ማለት ነው። ኢዛ አጣኡላህ ሙሉ ለሙሉ የሚያስወጣው አለ። በቃ ሙሉ ለሙሉ ኢዛ አጣኡላህ አላህን ከታዘዙ የታዘዙ ጊዜ ጣዓተን ኻሊሰን ኻሊሰተን ጥርት ያለ አላህን መታዘዝን ቢታዘዙ ዩሪዱነ ቢሃ ሰዋብ አላህ የአላህ ምንዳ ሽተው ፈልገው ፊዳር ልአኺራ በመጪው ዓለም ይተገብራሉ ይሰራል። ላኪንነሁም ነገር ግን አላ አዕማሊም በተግባር ላይ ሆኖ ነው ዩኽሪጁሁም ሚነል ኢስላም ከእስልምና በሚያስወጣቸው ወተምናዑ ትከለክላለች ቀቡለ አዕማል ስራቸው ምን ማለት ተቀባይነት መኖሩን ምን ይላል ይከለክላል فهذا ነው ይህ አይነቱ እንግዲህ አይደን በድጋሚ قد ذكر في هذه الآية በዚህ አንቀጽ ውስጥ ተወስቷል عن أنس بن مالك وغيره وكان السلف يخافون منها ሰለፎችም ይህንን ይፈሩ ነበረ ሰው ልጅ እንግዲህ ኢኽላስ አድርጎ ሲያበቃ እሱ ዘንድ ካለው ኩፍርና ሽርክ አማካይነት ምንም ቢሰር ተቀባይነት ሳያገኝ ይህንንም ይፈሩ ነበር። ወላያታን ሁለቱ አንቀጾች ተናወላኒ ተተናወላኒ ትርጉምን ይይዛሉ። هذه الأنواع الأربعة አሁን የጠቀስነውን አራቱ ነው። ምክንያቱም ለፍظهما የሁለቱ ቃል አሙን ሁሉንም ያጠቃልል ነው አሁን የጠቀስነው። فالأمر خطير ጉዳዩ ከባድ فالأمر ጉዳዩ خطير ከባድ يجيب على المسلم ما مسلم لا يجد له الحذر مثلا من أن يطلب بعمل الآخرة طمع الدنيا باخرة دنيا ما ዱንያን ما መፈለግን ሊጠነቀቅ ይገባል وقد جاء في صحيح البخاري وصحيح البخاري لا በእርግጥ መጥቷል أن من كان قصده الدنيا على ما جبو دنيا የሆነ የጅሪ ወራአሃ የጅሪ የሚንሸዋለል የሚጓዝ ወራአሃ ከሷ ኋላ ለዱንያ ካለው አላማ ኋላ ኋላ የሚል ቢኩል ሐሚ በሁሉም ጭንቀቱ አነሁ የሲሩ አብደላህ እሱ እኮ ለእሷ ባሪያ ይሆናል። በቃ ጨዋለን ያገኘው ነገር የለው ለእሷ ደግሞ ባሪያ ይባላል። عن ابي هريره رضي الله عنه قال قال رسول الله صلى الله عليه وسلم تعيس عبد الدينار تعيس عبد الدرحام تعيس عبد الخميسة تعيس عبد الخميسة تعيس عبد الخميلة إن عطي ربيح وإن لم يعطى سخطه تعيس وانتكس وإذا شيك فلن تقش አቢ ሁረይራ በሚያስተላልፈው ምን ይላል? ነቢዩ ምን አሉ? ተዒሳ አብዱ ዲናር የዲናር ባሪያ ጠፋ። የገንዘብ መገበያያ ምንድን ነው? የገንዘብ አይነት ነው አይደለ? መገበያያ የምንገበያይበት ማለት ነው። ዲናር የሚባለው تعس عبد الدرهم የድርሃምን ባሪያ ጠፋ አሉ። تعس ጠፋ፣ عبد الخميصة የኸሚሳ ባሪያም ጠፋ። ኸሚሳም የልብስ አይነት ነው። ተዒሰ ጠፋ፣ አብዱል ኸሊላ የኸሊላን ባሪያ ጠፋ። ይህን የምን አይነት ነው? የልብስ አይነት ነው። إن أعطي ሲሰጠው رضي ይወዳል። ወኢን ለም ዩዕጠ ዱንያ ካልተሰጠው سخط ሚንሃ ይቆጣል። وانتكس انتكس ማለት ወድቆ የሆነ አንገቱ ሲዞር ነው። በአፍጢሙ ተደፋ ወይም ደግሞ ተደፍቶ ምኑ ሲዞር አንገቱ ሲዞር ወኢዛ ሺከ ይሄ ሁለት ነገር ነው ይላል እዚህ ጋር ያለው ሺከ ፈለን ተቀስ የሚለው አንደኛው ኸበር ነው ግልጽ ነው። ኸበር ነው። ኸበር ማለት ማውጣት አይችልም ነው። አረ ያለ ሁለተኛው ደግሞ እርግማን እርግማን ወልኸበር ኡሪደ ቢሂ ኢንሻ ኸበር ነው እዚህ ጋር ግን የተፈለገበት ኢንሻ ነው። ኢንሻ ውስጥ ይገባል እርግማን፣ ዱዓ የመሰሰሉ ማውጣትን አይቻልና ማለት ነው። ማውጣትን አይቻልና እሾት ሲወጋው ማውጣትን አይቻልና ሙሲባ ሲደርስበት በቃ ከዛ መውጣትን አይቻልና የሚል እርግማን ነው። ገብታችኋል ሴቶች? ሾክ ሲወጋ ማውጣትን ያልቻለ እንዴ እንኳን ወቅቶ ሰውዬው ማውጣት ካልቻለ እንግዲህ ትልቅ ሙሲባ ነው። በቃ ይነጫነጫል፣ ማን ያለቅሳል። ገና ሾክ ወቅቶ ከሚያለቅስ ከሚነጫነጭ ንቅል አድርጎ ግን ይህ ሰውዬ በቃ ማልቀስ እንጂ ከሙሲባ መውጣት አይደለም ፈልገው፣ ዝም ብሎ ጀንበር ይጠልቅበታል ሲነጫነጭ። ወማዕና ጽንሰ ሀሳቡ ትርጉሙ ተዒሰ ጠፋ፣ ሉገተን ሰቀጠ ወደቀ ማለት والمراد هنا እዚህ ላይ የተፈለገው ሀለከ ጠፋ ማለት وسماه عبدا لهذه الأشياء ነቢዩ ዓለይሂ ሰላቱ ወሰላም ለእነዚህ ነገሮች ባሪያ አድርገውታል። ባሪያ ብለው ሰይመውታል። በጣም ከመውደዱ የተነሳ ዱንያ ነው። እኛ የእኛ ስያሜ ምን እንደሚሆን እኔ እንጃ። የአላህ ባሪያ ነን ወይስ የዱንያ? ሁላችንም እንየው። ሊከውኒሃ ስለመሆኗ هي المقصودة بعمل በስራው ዓላማው ግቡ እሷ ነች። فكل من توجه بقصده በዓላማው የዘሩ ሁላ ለገይሪላህ ከአላህ ውጭ ያለ ፈቀድ ጀዐለሁ ሸሪከን ለሁ ለአላህ አጋር አድርጎታል ፊ ዑቡድየቲ በባርነቱ ከማ ሁወ ሐሉል አክተር ዛሬ ላይ አብዛኛው ሰዎች ጸባይ እንደሆነው ወቀድ ደዓ ረሱል ሰለላሁ ዐለይሂ ወሰለም እርግጥ የአላህ መልእክተኛ ዱዓ አድርገውበታል ፊ ሀዘል ሐዲስ አላ መን ጀዐለ ዱንያ ቀስደሁ ዱንያን አላማ ያደረገ ዋህመሁ ጭንቀቱ ቢተዓሰቲ ጠፋሉ ወልንቲካሰቲ እንዲሁም በአሲሙ ተደፍቶ ዞረ ያው ጭንቅላቱ ወኢሳበቱሁ ቢልዐጅዝ እንዲሁም ዱዓ አደረጉበት ምን በመሳን ሙሲባ ሲደርስበት በቃ እንዲሳ ነው በቃ ምንም ከዛ ነገር መውጣት ነው አንንቲቃኪ ሸውኪ እሾክን ከማውጣት ሚን ጀሰዲ ወላ ቡደ የማይቀር ነው የጂዳ አተራሪ ዳዕዋት ይህንን የመሰለ የነቢዩ ዱዓን ፋና ሰውየው ማግኘቱ ማይቀር ነው ዱንያን ለሚወድ ሰው ማለት ኩሉ መን ኢተሰፈ የተገለጸ ሁላ ቢሃዲ እስቲፋ በዚህ ገጽታ ለዱንያ ብቻ ውዴት ያለው ሰው ይህንን አያገኝም። ወላሂ ዱንያ ያላችሁ ሰዎች ራሃ ላይ ያሉ ይመስለናል። ላ ወላህ ራሃ ላይ አይደሉም። ሁሌ ጭንቀት ነው። የእሷ ባሪያ የሆኑት ማለት ማን ይስተሰበ بهذه الصفة الزنيمة የተወገዘች የተነቀፈች ነው فيقع ይወድቃል ፊማ የضሩ በሚጎዳው ፊ ዱንያሁ በቅርቢቱ ዓለም አኺረቱ አኺራውን قال شيخ الإسلام ابن تيمية شيخ الإسلام ابن تيمية بلو فسماه النبي صلى الله عليه وسلم عبد الدرهم وعبد الدينار نبيو يدرحمنا يدينار باري عدل قوتر وعبد القطيفة وعبد الخميسة يا يخميسة باري عدل قوتر وذكر ما فيه بزاو استوسطوال دعاء دعاء تكسو وخبر عندهم خبر وهو سو قوله تعيس وانتكس أفا بعض متدفع زورة وإذا شيك فلن تكش سيد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 ምንም አንተን አይዘልፉም፣ ያደንቋል፣ ይወዷል። ወይም ለም ይወጣው ካልተሰጣቸው ሚና ከሷ ኢዳሁም ይስፈቱ በዚህ ጊዜ ይቆጣሉ። ማሽሟጠጥና መዝለፍ ውስጥም ይዘፈቃሉ። ፈሪዳሁም ሊገይሪላህ የእነሱ መውደድ እኮ ከአላህ ውጭ ባለ ነው። ወሰኸጡሁም ሊገይሪላህ መቆጣታቸውን ከአላህ ውጭ ላለ ነገር ነው ለፍላጎታቸው። ወሀከዛ ሐሉ መን ካነ ሙተዓልቀን ቢሪአሳ እንዲሁ ነው ሁኔታው፣ ጠባዩ እንዲሁ ነው። በዱንያ የተንጠለጠለ ሰው أو بصورة ወይ በአንድ ነገር ገጽታ ወነህዊ ዛልክ ይህንን የመሳሰሉ من أهواء نفسه የነፍሱን ስሜት ኢን ሐሰለ ለሁ ረዲዕ ከተገኘለት ይወዳል እሰየው وإن لم يحصل له ለሱ ካልተገኘለት ደግሞ سخط ይቆጣል ዱንያ ፈሃዛ አብዱን ይህ ባሪያ ነው ማ የህዋሁ ለሚፈልገው ፍላጎት ባሪያ ነው ወሁወ ረቂቁን ለሁ እሱ ለዛ ነገር ምንድን ነው ረቂቅ ነው ረቂቅ ማለት ማለት ባሪያ ማለት ነው ረቂቅ ነው ኢድ ሪቁ ባርነት ወልዑቡድያ ተገዥነት በሉት ዑቡድያ ተገዥነት ልሐቂቃ በእውነቱ ስና ሁወ ሪቁ ልቀልብ የቀልብ ምንድን ነው ባርነት ባርነት ማለት የቀልብ ባርነት ቀልባችሁ ለማን ነው ባሪያ የምታረጉ? ለማን ነው ቀልባችንን ባሪያ የምናደርገው? አላህ ለአላህ የምናደርግ አላህ ያድርገን፣ አላህ ይወፍቀን። ስለዚህ ትክክለኛ ባርነት ተገዥነት ማለት የቀልብ ባርነት ነው። ወቡዑዲ ወዑቡዲየቲ የቀልብ ተገዥነት ቀልባችንን ለማን እንደምናስገዛ ሁላችንም ልብ ማለት አለብን። ፈመስተረቀ አልቀልበ ቀልቡን ባሪያ ያደረገ ወስተዕበደሁ አምላኪ ያደረገ ለአላህ ያው ለአላህ ባሪያ ሆነ። ለሌላም ያደረገ ያው ለሌላው ባሪያ ሆነ። ፈሁወ አብዱሁ ለዛ ላፈቀረው ለወደደው ነገር ባሪያ ላደረገው ነገር ፈሁወ አብዱሁ ምንድነው እሱ? ባሪያ ነው። ለገንዘብ ባሪያ ያደረገ የገንዘብ ባሪያ ይባላል። ለአላህ ያደረገ የአላህ ባሪያ ይባላል። ኢላን ቃለ እንዲህ እስከሚለው ንግግሩ ቀጥሏል። ወሀከዛ እንዲሁ ነው አይደን በድጋሚ ጣሊቡል ማሊ ገንዘብን ፈላጊ ፈኢነ ዛሊከ ይህ እኮ የስተዕቢዱሁ የስተዕቢዱሁ ባሪያ አድርጓል። ወየስተሪቁሁ የስተዕቢዱሁ ማለት ተገዢ ያደርጓል ወየስተሪቁ ባሪያ ያደርጓል وهذه ነው አኔ እነዚህ በሁለት መልኩ እናያቸዋለን እኚህን ልብ ብላችሁ ልብ ብላችሁ ተከታተሉ ሚንሃ ከሷ ውስጥ ማ የሕታጁ ልዓብድ አንድ ባሪያ የሚፈልገው ነገር ሊሆን ይችላል ኢለይህ ወደሱ ከማ የሕታጅ ኢላ ጣዓሚሂ ምግብን መፈለግ ወሸራቢሂ መጠጥ ወመስከኒሂ የሚኖርበት ወመንካሃ ወመንከሂሂ የሚያገባት ሚስት ትሆናለች። ወናህዊ ዛሊክ ይህ ሁሉ አስፈላጊ ናቸው አዎ ይህ ሁሉ አስፈላጊ ናቸው፣ መሰረታዊ ነገሮች ናቸው። ፈሃዳ የጥሉቡሁ ይህ እኮ ይፈልገዋል ሚነላህ ከአላህ ወየርገቡ ኢለይህ ወደ እሱም ይሻል ፊ በዛ ውስጥ የሰው ልጅ ፈየኩኑ ልማሉ ዒንደሁ የስተዕሚሉሁ ፈየኩኑ ይሆናል አልማሉ ገንዘብ ዒንደሁ እሱ ዘንድ የስተዕሚሉ ፊ ለሀጃ ይጠቃቀምበታል። በቃ ለቅርቢቱ አለ ቢመንዚለቲ ቢመንዚለቲ ሂማሪ እነዚህ ነገሮች ሁላ የሚጠቀማቸው እንደምንድን ነው? እንደ አህያ ነው ማለት ነው። እንደ አህያ ምግብም መጠጥም መስከንም መንከሄን እኝን ነገሮች እነዚህን ልክ እንደ አህያ ነው የሚጠቀሙ ሂማሪ አለዚ የርከቡ የሚሳፈረው ማለት ነው። ምሳሌውን ነው የሚሰጣቸው የዚህ ሰው አጠቃቀም ልክ እንደ አህያ ነው ስፍራው አለዚ የርከቡ የሚሳፈረው ወበስ ምንድን ወቢሳጢህ الذي يجلس عليه እንዲሁም ወቢሳጢህ ልክ እንደ ምንጣፍ ነው አለዚ ያ የጅሊሱ አለይ በሱ ላይ እንደሚቀመጥበት ማለት ነው። አህያ የምትገለገልበት ቢኖር ወይም ደግሞ ምን ምንጣፍ ቢኖር የምትቀመጥበት እንደዛ ማለት ነው። በቃ ለሀጃር ላይ የተጠቀምክ ያለው አህያውን ትፈልገዋለህ። አህያን ትፈልገዋለህ። አህያው ምን ያደርገዋል ሰው የፈለገው ለምንድን ነው? ለመስተፋፈር ብቻና ብቻ። ያንንም ምንጣፉ ምንም አታደርገውም። ግልጽ ነው። አጣጥመን የምትበላው የምትውጠው ነገር አይደለም። ለሀጃ ግን ፈልገዋል። ዱንያን እንደዛ በል ቢመንዚለት ከኒፍ الذي የቅዲ ፊህ ሀጀተሁ ከኒፍ ነው ያላችሁ በል እንዳውም ቢመንዚለት ከኒፍ ልክ እንደ ከኒፍ ነው። ከኒፍ ወላሁ ተዓላ አዕለም ሽንት ቤት ማለት በኋላ ላይ እናያለን። ልክ ሐማም ግዛ ሀጃውን እንደሚፈጽምበት ሽንት ቤት ነው አለ። ዱንያን እንዴት እንደመሰላት ተመልከቱ። እንደ አህያ አላት ሁለተኛ ወይ እንደ ምንጣፍ አሉ ወይም ደግሞ እንደ ሽንት ቤት አሉ በል ቢመንዚለትል ከሪም አለዚ የቅዲ ፊሂ ሀጀተው በውስጡ ምን የሚፈጽምበት ሀጃውን እንደሚፈጽምበት ሽንት ቤት ውስጥ እንዴት ነው ማደር የሚፈልጋለ መዝናናት ብዙ ሰዓት እንደው ሰውየው አቅል ከሌለው በስተቀር ማለት በቃ እንደዛ ነው በቃ ዱንያን መያዝ ለአገር ይጠቃቀምባታል ከላስ ከዚህ እቺ ምን የላትም ሀም የለውም ስለ ዱንያ ገብታችኋል ሱብሃንአላህ ደስ ሲል ያ አላህ እንደዚህ ያድርገን ዱንያ በቃ ምንም ሳንጨናነቅ የምንኖር ሚን ገይሪ አየስተዕቢደሁ ሲያደቲ ሚን ገይሪ አየስተዕቢደሁ ለሱ አምላክ አይሆንም ሚን ገይሪ አየስተዕቢደሁ ምን ሳይል ለሱ አምላኪ ሳይሆን ዱንያን አምላኪ አይደለም ተገዢ አይደለም ፈየኩኑ ሀሉአን ፈየኩነ ከመሆን ገይር የምትሏን እዚህ አጥፍ ታደርጋላችሁ። እሺ ፈየኩኑ ሆኖ ሀሉአን ሀሉእ ማለት ምን ማለት ነው? ለዱንያ ጓጊ የሚጓጓ ኢዛ መሰው ሸድሩ መጥፎ ነገር ሲነካው ደግሞ ጀዙዐን ሰብር ያጣ የተሳነው ሰው ከመሆን የራቀ ሆኖ ወኢዛ መሰው الخير ጥሩ ነገር ደግሞ ሲነካው መኑዐን ከልካይ ሳይሆን ማለት እኚህ ሁላ የሙእሚኖች ሲፋ ናቸው እንዴ አይደለም አይደል ሙእሚኖች እኮ ለዱንያ ጉጉት የላቸው እነዚህ ግን ሀሉቅ ናቸው ሀሉቅ ማለት ማለት የዱንያ ጉጉት ያደረባቸው መጥፎ ሲነጋቸው ደግሞ እነሱ ምንድን ናቸው ሰብር ያጣሉ ሙእሚኖች ግን ሰብር አያጡ ወኢዛ መሰሁል ኸይሩ መኑአ ማለት ጥሩ ነገር ሲያጋጥማቸው ሙእሚኖች ለሌላውም ይሰጣሉ፣ ምጽዋት ያደርጋሉ። እነዚህ ግን ከልካይ ንፉጎች ናቸው። ንፉግ ማለት ነው መኑአ። ይሄን ሳይሆን ዱንያን የተጠቀመ ሰው ጥሩ ይሄ ምርጥ ማሻአላህ ትልቅ አድናቆት ሊቸረው የሚገባ ሰው ነው። ወሚና ከሶስት ደግሞ ማላ ያሕታጅም ያስፈልጋል አልአብዱ አንድ ባሪያ ይለይ ወደሱ ሀዲህ ላ የንበغ አይገባም አዩዓልቀ ቀልበው ቀልቡንም ማንጠልጠል አያስፈልገውም ቢሃ በሷ ትርፍ በቃ የማትኖርበትን መገንባት የማትኖርበትን ግልጽ ነው አይደል በቃ ልዩ የሆነ ነገር ወይም ደግሞ ምንም ጫማ ጫማ ነው አይደል ይመር ምንም አይደለም ግን አንተ ሁለት ሺህ ብር ሰውዬ አንተ ወይም ደግሞ የሶስት ሺህ ብር ጫማ ማድረግ ግልጽ ነው ኢማላ ሀጀተ ለው እንደዚህ ዝም ብሎ ድካ የደረሰ መንቀላጠጥም መቶ መቻል አለብን። ፈኢዛ ተአለቀ ቀልበሁ ቀልቡን ካንጠለጠለ ቢሃ በእሷ ሳረ ሙስተዕቢደን ለሃ ለእሷ ባሪያ ሆኗል። ወሩበማ ሳረ ሙዕተሚደን አላ ገይሪላህ አንዳንዴ እንደውም ከበዛም ምን ይሆናል ይሆናል ከአላህ ውጭ ባለ ነገር ላይ ምን ያለ የተደገፈ ይሆናል። ፈላ የብቃ ማዐሁ ሐቂቀት ልዒባዳ እውነተኛ አምልኮ የሚባል ነገር እሱ ጋር አይቀርም። ሊላላላ ላላ ወላ ሐቂቀተ ተወኩል እውነተኛ መመካት የሚባለውም እሱ ዘንድ አይኖርም። በል እንዲያውም ፊህ በሱ ውስጥ ሹዕበቱ ሚን አልዒባደቲ ሊገይሪላህ ከአላህ ውጭ ላሉ አካላቶች የመገዛት ሹዕባ ክፍል ቅንጭብ አለበት ማለት ነው ሰውየው ክፍል ውስጥ ገብቷል ወሹዕበቱ ሚን ተወኩል አላ ገይሪላህ ከአላህ ውጪም ባለ ነገር መመካት ክፍልም ወይም ቅንጭብ ገብቶበታል ወሃዳ ይህ እኮ ሚን አሐቅ ናስ ቢቀውሊሂ የሚገባው ነው የነቢዩ አለይሂ ሰላቱ ሰላም ንግግር ተኢሳ አብዱ ዲናር ተኢሳ አብዱ ድርሃም ተኢሳ አብዱ ልቀጢፋ ተኢሰ አብዱል ኸሚሳ ያሉት ላይ ይገባዋል። አዎ ምን ብሎ ቀልጠጥ ብሎ ከሀጃው በላይ ዱንያን መፈለግ ወሀዳ ይህ እኮ ሁወ ዓብድ هذه الأمور የእነዚህ ነገራቶች ባሪያ ነው። ፈለው ጠለበሃ ሚን አላህ ከአላህ ቢፈልግ ፈኢነ አላህ አላህ እኮ ኢዛ አጣው የሰጠው ጊዜ እያህ እሷን ረዲየ ይወዳል። ወኢዛ መናዐው የከለከለው ጊዜ እያህ እሷን ሰኺጠ ይቆጣል። በቃ ካገኘ በቃ እንደዚህ አይነት ነገሮች የቅንጦት ነገሮች ካላገኘ ሰላም አይሰጠዋል። ወይነማ አብዱላህ ወኢነማ አብዱላህ እነሆ የአላህ ባሪያ መን መዩርዲህ መን ማ ዩርዲላህ አላህን የሚያስወድደው ነገር የሚያስወድደው ነው። ወዩስኺጡሁ ማ ዩስኺጡላህ አላህን የሚያስቆጣው ነገር የሚያስቆጣው ነው። ወዩሒቡ ማ አሐበሁላህ ወረሱሉህ አላህና መልእክተኛ የወደዱትን ይወዳል። ወዩብጊዱ ማ አብገደሁ አላህ ወረሱሉሁ አላህና መልእክተኛውን የሚያስቆጣቸው ነገር የሚጠሉትን ነገር ይጠላል። ወዩዋሊ አውሊያ አላህ የአላህን ወዳጆችን ይወዳጃል። ወዩዓዲ አዕዳ አላህ የአላህ ጠላቶችን ጠላት አድርጎ ይዛል ወሃዛ ሁወ አለዚ ስተክመለ ልኢማን ሙሉ ኢማን ማለት ይሄ እያንዳንዱ ሐረካ እንቅስቃሴ ነው። ና ዝም ብሎ የአላህ ውዴታ በማያስገኝ ነገር ላይ ዘባ አይሆን ግጥር አይባዝንም ዝም ብሎ ቁልቱ ብያልኩኝ ነው ወሚን አቢዲል ማል ዛሬ ላይ የገንዘብ ባሪያዎች አሉ አልዮ አለዚነ ዩቅዲሙነ አለል ሙዓመላት የተለያዩ የስራ ዘርፎች ላይ የሚጓዙ የሚገሰግሱ አልሙሐረማ ምን የሆነው ሐራም የሆኑ ስራዎች ላይ ወልመካሲቡል ኸቢሳ መጥፎ የሆኑ ከስቦች ስራዎች ላይ ቢዳፊዒ ሑብል ማዳ ቢዳፊዒ በአነሳሽነት ግልጽ push ስላደረጋቸው ማለት push ሲያደርጋቸው ቢዳፊ ሁብል ማዳ ቁሳዊ ነገርን ምን በማድረግ በመውደድ كالذين يتعاملون بالربا ሪባ በሪባ የሚሰራሩ ሰዎች አሉ ሪባ ሪባ የሚበሉ مع البنوك ከምኖች ጋር ከባንኮች ጋር وغيرها ከሌላ ወለዚነ ያእኹዱነ አልማል ገንዘብን ደግሞ የሚወስዱ አንጠሪቅ ሪሽዋ በምን መንገድ በጉቦ መንገድ ወልቁማር በቁማር አማካይነት በዚህ መንገድ ቁማር ነው የሚለው ሪሽዋ ምን ጉቦ ቁማር ቁማር ነው። ምን አንተ ፈልግለት وعن طريق الغش وعن طريق ال... وعن طريق الغش ጠሪቅ መንገድ ፊል ሙዓመላት በምን በተለያዩ ስራዎች ላይ غش ነው በቃ የሚሰሩት ግልጽ ነው አዎ ሰከን የሚባል ነገር እያመጡ ግልጸዋለ ሰውን ይጫወቱበታል ማለት ግልጽ ነው። local ምናምን የሚባል ታውቃላችሁ የተለያዩ እቃዎች forged ወይ መሰል የተሰሩ ነገሮችን እያመጣ والفجور አመት في المخاصمات በሙግቶች ላይ ያምጻል وهم يعلمون ያውቃሉ አነ ሀዚህ መካሲቡ ሙሐረማ እነዚህ ሀራም ከስቦች መሆናቸውን ያውቃሉ ግን ይሰሩታል፣ ተገብሩታል። ላኪነ ነገር ግን ሑቡሁም ሊልማሪ አዕማ እነሱ እኮ ለዱንያ ያላቸው ፍቅር ውዴታ እውርነት የታወረ ውዴታ በሳኢረሁም አይናቸው የታወረ አይነት ውዴታ ነው የሚወዱት። አይናቸው በዱንያ ታውሯል። ሀከዛ ወላሂ እንደዚህ ወላሂ ሐቂቀትን በተለይ በተለይ እንደውም ከወንዶች ይልቅ ሴቶች ጋር ይሄ ነገር ጠና ይላል። ዱንያ መውደድ ብዙ ጊዜ ሴቶች ጋር ይሄ ነገር ጠና ይላል። ሐቂቀተን ሰራሐ ራሐ ይላል። ይሄ ነገር ከባድ ወጀዐለሁም ዐቢደን ለሃ ለሷ ባሪያ ይሆናሉ። ፈሳሩ ሆኑ የጥሉቡነሃ እሷን ይፈልጓታል። ሚን አይ ጠሪክ በየትኛውም መንገድ ትምጣ ምንም ችግር የለም። ነስአሉላህ አልዓፊያ ለና ወሊኽዋኒና አልሙስሊሚን አላህን ከዚህ እንዲጠብቀን ሰላም እንዲያደርገን አላህን ጠይቋለን። ለሁሉም ሙስሊሞች ሚን ሹሒ ከስስት አልሙጣዒ የሚከጀሉ ወደ ሀዋ ከስሜት አልሙተበዕ የተከተለ ወኢጃድ መገረም ኩሊ ዚ ራእይን ቢራእይህ ሁሉም ሰው በራሱ አመለካከት ከነገረንም አላህ ይጠብቀን ሰላም ያደርገን ሁሉም ለምንድን ነው በነፍሱ በራሱ ይገርማል ኩሉ ህዝብ ቢማ ለደይ ፈሪሑን እንደሚለው ማለት ሁሉም እያንዳንዱ ጭፍራ ራሱ ዘንድ ባለው ይደሰታል በቃ እንደሱ መሊክ የለም እንደሱ መሊክ የለም በቃ እኔ እኮ በቃ ይላል ማለት ነው ግልጽ ዱንያ በዱንያ ላይ በጥራቅም ቦሌ ተንተርሶ ማለት የሰው ልጅ ግን ይሄ አይደለም ላቅ የሚያደርገው ይላል هذا وصلى الله على محمد وعلى آله وصحبه وسلم